طيب بنكتب المؤلف من قال له المرتبة الثانية الإيمان وهو بضع وسبعون شعبة فأعلاها قول لا إله إلا الله وأدناها إماطة الأذى عن الطريق والحياء شعبة من الإيمان وأركانه ستة أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره والدليل على هذه الأركان الستة قوله تعالى ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين ودليل القدر قوله تعالى إنا كل شيء خلقناه بقدر المرتبة الثانية ሁለተኛው እርከን ማለት ነው የዲን ሁለተኛው እርከን ወይም ደረጃ الإيمان ቃል ወህወ ቢድዕን ወሰብዑነ ሹዕባ ኢማን እምነት ነው። መሰረታዊ ቋንቋ ትርጓሜ እቅራርን ያሳያል ብያችኋለሁ። እሱም ብዙ ቅርንጫፎች አሉት። መልእክተኛው ዓለይሂ ሰላቱ ወሰላም በሚታወቁ ሐዲስ ላይ አልኢማኑ ቢድዑን ወሲቱነ ወቃል ቢድዑን ወሰብዑነ ሹዕባ ብለዋል። እናም ቢድዕ ማለት ከሶስት እስከ ዘጠኝ ያለውን ቁጥር የሚተካ ነው እና ቢድዑን ወሰብዑን የሚለውን ዘገባ ያስቀደመዋሉ ማለት አንድ ዘገባ ላይ ራሱ ሸክ ኖሮበታል ግን የተወሰኑት ጭማሪውን የያዙ አሉ የተወሰኑ ደግሞ ትንሹን የያዙ አሉ ሊያነሁ ሙተየቀን ብለው ማለት ነው አለኩል ያህል ጭማሪው በሌሎች ሐዲሶች ላይ ያለ ሸክ ስለመጣ እሱን መያዙ ይሻላል ጭማሪው ኖራችሁ ሰባ ሶስት የሚለው ሰባ ምናምን የሚለው ማለት ነው ስልሳ ምናምን የሚልም አለ طيب ሹዕባ ያው ቅርንጫፍ እንደማለት ነው فأعلاها ትልቁ قول لا إله إلا الله في رواية مسلم فأفضلها قول لا إله إلا الله يعني የተሻለውና ትልቁ ከሁሉም ከባዱ የኢማን ቅርንጫፍ ወይም መሰረት ላኢላሃ ኢለላህ ነው ወይም የኢማን ክፍል ላኢላሃ ኢለላህ ነው ማለት ነው وأدناها አነስተኛው ክፍል ደግሞ ኢማጠቱል አዳ አን ጠሪቅ ከመንገድ ላይ አዳን ማስወገድ ነው እንዲህ ስትጓዝ በመንገድ ላይ ቁሻሻ ሊያጋጥምህ ይችላል ወይ ሰዎች ሊጎዳ ይችላል ብለህ የምታስበው ነገር ሊያጋጥምህ ይችላል ይህንን አንስተው ወደ ጎን አድርጋ መሄድህ የአንድ የኢማን ክፍል ነው ማለት ነው። ስለዚህ ኢስላም ለሰዎች ጥሩን ያስባል። እንዲህ አይነት ህይወትን የሚያሳምርና የሚያቀል ነገሮችን እንድንሰራ ያበረታታል። ለሌሎች ጥሩ መዋልን እንደዚሁ ይበልጥ ያበረታታል እና ይህ አንድ ትልቅ ነገር ነው ማለት ነው። ኢማጠቱል አዛ ጠሪቅ አንድ የኢማን ክፍል ተደርጎ ተቆጥሯል። ወልሐያኡ ሹዕበቱ ሚነል ኢማን ሐያ ደግሞ እፍረት አንድ የኢማን ክፍል ነው ይላሉ። ይህ ሐዲስ ኢማን ቀውልና ዐመልን እንደሚያካትት ያሳያል። ምክንያቱም ቀውሉ ላ ኢላሃ ኢለላህ የሚለው ቀውል ነው። ኢማጠቱል አዕዳ ጠሪቅ ደግሞ ተግባር ነው። ሐያ ደግሞ ልብ ውስጥ ያለ ነው በመሰረቱ ተግባባን። እነዚህ ሁሉ እንግዲህ ኢማን ውስጥ ይካተታሉ ማለት ነው። ይሄ ሙርጂአዎች ላይ የሚሰጥ አንድ መልስ ነው። ቃል ወአርካኑሁ ሲተ መሰረቶቹ ወይም ማዕዘናቱ ስድስት ናቸው። ይሄ እንግዲህ በሐዲስም በቁርአንም በግልጽ ተጠቅሷል። أن تؤمن بالله وملائكته وكتبه ورسله واليوم الآخر وبالقدر خيره وشره بالله ማመን በጥቅሉ ማለት ነው ይሄ እንግዲህ መሰረቱን ነው የሚጠቁመው እና አንድ ሰው ማመን ሲኖርበት በአላህ ማመን ግድ ነው በአላህ ማመን ሲባል ደግሞ በዋነኝነት የሚያካትታቸው ነገሮች አሉ አንደኛ አላህ መኖሩን ማመን ነው ይሄ ግን መጠቀስ የሚያስፈልጉ አይደለም ግልጽ ነው ሀታ ሌሎቹን ስንጠቅስ ይሄ አብሮ የሚገባ ነገር ነው ላዚም ስለሆነ ማለት ነው ሁለተኛ ደግሞ እንደዚሁ ብቸኛ ጌታ መሆኑን ማመን በጌትነቱ በፈጣሪነቱ በፍጥራን ውስጥ ወይም በፍጥረት ዓለም ውስጥ የሚከሰቱን ነገሮች የሚያስተናብር በመሆኑ ብቸኝነቱን ልናረጋግጥ ይገባል። እንደዚሁም ስሞቹንና ባህሪያቱን በተገቢ መልኩ በማጽበቅ እና ለሱ ብቻ እንደሚገቡ እንደዚሁ ማረጋገጥ አምልኮም ለሱ ብቻ እንደሚገባ ማረጋገጥ እሱን በጌትነትና በአምላክነት መቀበል ማለት ነው። እንደዚሁም ወመላይከቴ መላይካዎችንም አስመልክቶ በመላእክት ማመን ግዴታ ነው። በመላእክት ያላመነ ኢማኑ ተጓድሏል፣ ሙስሊምም አይባልም ማለት ነው። መላእክት መላይካ የሚለው ቃል ጀሚዑ መለክ ነው። መለክ የሚለው ቃል ደግሞ አስሉ መልአክ ነው ይላሉ። ልክ በአማርኛችን መልአክ እንደሚባለው መለክ የሚለው የአረበኛ ቃል አመጣጡ መልአክ የሚለው ነው። ከዛ ለማቅለል ያው በብዙ ጊዜ ሂደት መለክ ተብሎ የቀረ ነው። እናም ይህ የተባለበት ምክንያት አስሉ አሉካ ወይም ደግሞ አሉክ ይዘው ስለሚመጡ መልእክት ማለት ነው። ተግባባን። ስለዚህ መልእክተኞች ናቸው። ከአላህ ዘንድ የሚመጡ መልእክተኞች ናቸው። መላእክት አይደለም። አላህ የሚያዛቸውን የሚፈጽሙ መልእክተኞች ናቸው። የእሱ መልእክተኞች በእነሱ ማመን የግድ ነው። በእነሱ ማመን ሲባል በመላይካዎች ማመን ልክ በአላህ ማመን ደረጃው እንደሚለያየው ሁሉ የሰዎች ኢማን እንደሚለያየው ሁሉ በመላይካዎች ማመን እንደዚሁ ደረጃው ይለያያል። ግን መሰረታዊ የሆኑ ሊሟሉ የሚገቡ ነጥቦች አሉ። መላይካዎችን በእምነት ስናስተናግድ መሰረታዊ የሆኑ ነጥቦችን ልናሟላ ይገባል። አንደኛ መኖራቸውን ማመን የግድ ነው። ሁለተኛ ደግሞ አላህ ስለነሱ ያወሳውን ቢያንስ ቢያንስ ጥሩ የእሱ ባሮች መሆናቸውን እና አላህ እዛቸውን የሚፈጽሙ የእሱን ትእዛዝ የሚያሟሉ መሆናቸውን መቀበል ያስፈልጋል። ሶስተኛ ደግሞ አላህ ስለነሱ ያሳወቀንን በጥቅሉኛ ስለነሱ ያወቅነውን ነገር በተለይ ስማቸውን ለምሳሌ ማወቅ ነው። መላእክቶች ብሎ በጥቅሉ ማመንና ስለነሱ ደግሞ በተወሰነ መልኩ በስም ደረጃ ያወቅናቸውን እንደዚሁ ማመን ደረጃቸው ይለያያል። ስለዚህ አንድ ሰው በመላእክቶች አምናለሁ ብሎ ስለነሱ የተነገረውን ነገር የማያምን ከሆነ እምነቱ ተጓድሏል ማለት ነው። ለምሳሌ ጅብሪል መላኢካ መሆኑን የማያምን ከሆነ ተገቢ አይደለም። በስም ያወቅናቸውን በስም እናምንባቸዋለን ማለት ነው። ሌላው አራተኛው ደግሞ አላህ ስለ እነሱ የነገረንን ተግባር እና የስራ ድርሻ እንደዚሁ ማወቅ ነው እና ማመን ነው ይሄን የምላችሁ ያወቀውን ሰው ነው ለምሳሌ ሐታ በስም ራሱ ያወቀውን አንድ ሰው ሊያምንበት ይገባል ነው መካድ የለበትም በዚህ ግን ምን ያህል ነው የሚያውቀው ይለያያሉ ሰዎች በዚህ ላይ ካፊር አይሆንም አንድ ሰው የተወሰኑ መላእክቶችን በስም ስላላወቀ እምነቱ ከመሰረቱ አይናድም ተግባራቸውንም አስመልክቶ እንደዚሁ ማለት ነው طيب وكتبه እንደዚሁም አላህ መልእክተኞቹ ላይ ያወረዳቸው ክትቦች ማለት ነው። እነዚህ ክትቦች በእኛ ጊዜ አይሰራባቸው ከቁርአን ውጪ ስራ ላይ የሚውል መጽሐፍ የለም። ነገር ግን እናምንባቸዋለን ሲባል አንደኛ አላህ መጽሐፎች እንዳወረደ እናምናለን። ሁለተኛ ደግሞ አላህ በእነዚህ መጽሐፍት ውስጥ ያወረደው ለሰዎች መድህን የሆነና መመሪያ የሆነ ህግ እንደሆነ በጥቅሉ ማወቅ ያስፈልጋል። ዝርዝሩን ባናውቀው ራሱ ምክንያቱም አላህ የሚያወርደው ሁሉ መልካም እንጂ ጥሩ መጥፎ አይሆንም። እንደዚሁም በስም ያወቅናቸውን መጽሐፍትም በስም እናምንባቸው ልክ መላይካዎችን አስመልክ እንደተናገር ነው ማለት ነው። ሌላው ደግሞ ስለ እነሱ ነው ዝርዝር ነገር ካለ እንቀበላቸው እናምናቸዋል ለምሳሌ ተውራት ሙሳ ላይ ያወረደ ነው የሚለውን ዝርዝር እናውቃለን። በተውራት ውስጥ እንዲህ እንዲህ አይነት ህግ አለ የሚለውን ደግሞ ቁርአን ላይ አንብበን ሊሆን ይችላል፣ በሌላ በኩል ሳይሆን በቁርአን በኩል እናም ቁርአን የነገረን ነገር በአጠቃላይ ስለነዚህ መጽሐፍት እንቀበላለን እናምናለን ማለት ነው። ኢንጅልም ውስጥ አላህ እንዲህ እንዲህ አይነት ነገር አለ ብሎ ይነግረን ካለ ይህንን ማመን የግድ ነው ቃል ወሩሱሊሂ እንደዚህም በመልእክተኞች ማመን ነው አላህ የላካቸው መልእክተኞች ብዙ ናቸው እናም ሁሉንም በስም አናውቃቸውም ስማቸው የተጠቀሰው ወደ 25 የሆኑ መልእክተኞች አሉ አንድ ሰው ባወቀው መጠን ኢማኑም እንደዚሁ እየጨመረ ይሄዳል ማለት ነው እናም እነሱን መልእክተኞች ብለን ስናምን አንደኛ የአላህ ምርጥ ባሮች መሆናቸውን የተላኩ መሆናቸውን፣ ሁለተኛ ደግሞ ይዘውት የመጡት መልእክትም ለሰው ልጆች መድህን እንደሆነ ለሰው ልጆች ጥሩ መመሪያ እንዳዘለ ይህን ሁሉ ማወቅ እና ማመን የግድ ይሆናል ማለት ነው። እንደዚሁም ስለ እነሱ በቁርአንና በሐዲስ የተነገሩ አክባሮችን በአጠቃላይ አምኖ አምኖ መቀበል የግድ ይሆናል። በአንድ መልእክተኛ ያስተባበለ ወይም አንድን መልእክተኛ ያስተባበለ ሁሉንም እንዳስተባበለ ነው የሚቆጠረው። አላህ በቁርአን ውስጥ ለምሳሌ ሱረቱ ሸዓራ ላይ ከዘበት ቀውሙ ኑሕን ልሙርሰሊን ይላል ከዘበት አዱን ልሙርሰሊን ጠይብ ከዘበት ቀውሙ ሎጥን ልሙርሰሊን እና እነሱም መልእክተኞችን አስተባበሉ ነው የሚለው የተላከላቸው አንድ መልእክተኛ ሆኖ ሳለ ማለት ነው ኑሕ ተልኮላቸዋል የኑሕ ሰዎች መልእክተኞችን አስተባበሉ ይላል ለምን አንድን መልእክተኛ ያስተባበለ ሁሉንም እንዳስተባበለ ነው የሚቆጠረው የእነሱንም ክብር መጠበቅ የግድ ነው አንዳንድ አላዋቂ ሰው አንዳንድ ከሃዲያን ስለኛ ነብይ መጥፎ ሲያወሩ ስለ ዒሳ መጥፎ ማውራት የሚቃጣው አለ ነገሩን በዚህ መልኩ አጸፋ አይደለም ስባባን ዲን ነው እኛ የምንገደብበት መስመር አለ እነሱ መስመራቸውን ጥሰው ስርዓት ቢጥሱ እኛ ስርዓት አንጥስም طيب እንደዚሁም ወልየውም الآخر በመጨረሻው ቀን ማመን ነው የመጨረሻው ቀን ሲባል ፍርድ የሚከናወንበት ሰዎች ሁሉ የሚሰባሰቡበት ታላቅ ቀን ነው ያ ታላቅ የፍርድ ቀን ነው ይህንን ቀን ፈርተው ነበረ ነብያትና ሰለፎች እንቅልፍ የሚያጡት ይህ ቀን ሊታመንበት ይገባል። ግን በዚህ ቀን ማመን ሲባል ከዛ በፊት ያሉ ከዚህ ጋር ተያያዥ የሆኑ እውነቶችን ሁሉ ያካተተ ነው። ለምሳሌ የቅያማ ቀን ምልክቶችን መልክተኛ ዓለይሂ ሰላም ነግረውናል እና እነዚህ ምልክቶች እውቀታችን እስከደረሰበት ድረስ ልናምንባቸው ይገባል። ከዛም በኋላ አንድ ሰው ከሞተ ጀምሮ ያለውን ህይወት መልክተኛው ዓለይሂ ሰላም በቁርአን በሐዲስ ተብራርተዋል። እና ይህ ከዚያ ጋር ተያያዥነት ያለው ምክንያቱም كما يقول العلماء إذا مات الإنسان قامت قيامته يعني هذه قيامة خاصة عند هو سيموت يراسو يهون قيامة عنه لذلك تزال يمري اللون هيوت عالم البرزخ خاص من كي تنقر وتنمر رجوع تشولو بوقته لك أن نسول يامن البتك قبال مالتنا هلو لم يموت قدتا لا ينور بتي جلال لكن باوك أولك يمامن قدتا اللبت كذا مهلا إقامة ناس من كي تنقروا قصة وشوين تنبيتو تشولو ونت مهنات شون مامن يقد يهون المالتنا ይህን ቀን የማያምኑ ሰዎች በአላህ እናምናለን ቢሉ ራሱ በዱንያ ላይ የሚገፉት ህይወት ስርዓት ያጣ እንደሆነ ግልጽ ነው። ትልቁ ቁም ነገር እኮ ፍርድ መኖሩ ነው አይደለ እንዴ? እንጂ በአላህ እናምናለን ብሎ ቁረሾችን ተመልከቱ። በአላህ እናምናለን ይሉ ነበር፣ ጌትነቱን ያምኑ ነበር። በጥቅሉ ግን ሞቶ መቀስቀስ የለም ይላሉ። ስለዚህ በአላህ ማመናቸው ብዙ አይገታቸውም። ጥፋት ከመስራት ሰዎችን ከመበደል ብዙ አይገታቸውም። የሚፈሩት ምናልባት ዱንያ ላይ የሆነ ነገር ቅጣት እንዳይመጣባቸው ነው እንጂ ትልቁን የአኺራ ቅጣት አይፈሩም። ሰዎችን ይበድሉ ነበር። ስለዚህ በዚህ ቀን ማመን ትልቅ ተጽዕኖ አለው። በተለይ ደግሞ ሰዎች የሚሰበሰቡበት ቀን መሆኑ ሰዎች ተሰብስበው አንድ ላይ ፍርድ የሚያገኙበት ቀን መሆኑ የተበደለው ከበዳዩ የሚገባው ነገር የሚወስድበት የፍትህ ቀን መሆኑ ይህ ሊታመንበት ይገባል። ይህንን የማያምን ማህበረሰብ የሚገፋውን ህይወት ተመልከቱ። በአሁን ዘመን ከሌሎች ዘመኖች በተለየ መልኩ እምነትን ወደ ኋላ ገሸሽ ማድረግ ብዙ አገራት ውስጥ ተንሰራጭቷል ተሰራጭቷል ተንሰራፍቷል። በድሮ ጊዜ ጭራሽ በአምላክ በፈጣሪ የማያምኑ በእምነት የሌላቸው ግለሰቦች በጣም በጣት የሚቆጠሩ ጥቂት ነበሩ፣ በታሪክ የሚጠቀሱ ማለት ነው። አሁን ግን ይሄ ነገር በጣም ተንሰራፍቷል። እምነት የለሽ ሆኗል አብዛኛው ሰው ማለት ነው። አንዳንድ ሀገራት ላይ አብዛኛው ሰው ማለት ነው ልቡ እያወቀ ቢክድም ግን በቃ እምነታቸው ይሄ ነው። ሃይማኖት ክርስትና ይሁን እስልምና ይሁን ምንም ይሁን በቃ ተራ ሞኝነት እንደሆነ የሚያስቡ አሉ። እነዚህ ሰዎች እስቲ ቢላሂ አለይኩም ሰዎችን ላለመበደል ትክክለኛውን ተገቢ የሆነውን ስርዓት ላለመፈጸም ምን የሚያግዳቸው ነገር አለ? ምን የሚፈሩት ነገር አለ? የሚኖሩት ህይወት የእንስሳ ህይወት ነው ማለት ነው። ወቢልቀደሪ ኸይሪሂ ወሸሪህ እንደዚሁም ደግሞ በቀደር ማመን ነው። ኸይሩንም ሸሩንም አስመልክቶ ማለት ነው። ቀደር ማለት አላህ ስብሓነሁ ወተዓላ የሰዎችንና አጠቃላይ ፍጡራን ሁኔታ አስመልክቶ ያሳለፈው ቅድመ ውሳኔ ነው። እናም ነገሮች ከመሆናቸው በፊት አስቀድሞ አላህ የወሰነው ውሳኔ ነው። ይህ ውሳኔ ወይም ቀደር አራት ነገሮችን ሊያሟላ ይገባል። ማለት በዚህ ላይ ያለን እምነት አራት ነገሮችን ያሟላ ከሆነ ጎደሎ ነው ማለት ነው። አንደኛ አላህ ነገሮች ሳይከሰቱ በፊት አስቀድሞ እንዳወቃቸው፣ ሳይከሰቱ በፊት አስቀድሞ ያውቃቸዋል። ዝርዝሩንም ድፍኑንም ማለት ነው። ተባባል ሁለተኛ ደግሞ እነዚህን ነገሮች ሁሉ አላህ ሱብሓነሁ ወተዓላ በመጽሐፍ እንዳሰፈራቸው አላህ እሱ ዘንድ ባለ ነገር ጽፎታል። ሁለተኛ ተናገር አወል ማ ከተበ አወል ማ خلق الله القلم ብለዋል። ወይም አወለ ማ خلق الله القلم قال له اكتب قال ما اكتب قال اكتب ما هو كائن الى يوم القيامه فجرى بما هو كائن الى يوم القيامه እና መጀመሪያ አላህ ሱብሓነሁ ወተዓላ ነገሮች ከመሆናቸው በፊት ነገሮችን ጽፏል። إن الله كتب مقادير الخلائق قبل أن يخلق السماوات والأرض بخمسين ألف سنة في صحيح مسلم من حديث عبد الله بن عمرو ነገሮች ሰማያትና ምድር ከመፍጠሩ 50 ሺህ ዓመት በፊት አላህ ምን እንደሚሆን አስቀድሞ ሁሉን ነገር ጽፏል። አውቋል ብቻ ሳይሆን ጽፎታል ማለት ነው። ألم تعلم أن الله يعلم ما في السماء والأرض إن ذلك في كتاب إن ذلك على الله يسير طيب ሶስተኛው ደግሞ عموم المشيئة አላህ ስብሓንሁ ወተዓላ የፈለገው ነገር ይሆናል። እሱ ያልሻው ደግሞ አይሆንም። መሺአ ሲባል እዚህ ላይ ይሁንታዊ የሆነ ፍላጎት ነው የሚፈለግበት። አላህ እንዲሆን የሚፈልገው ነገር ይሆናል፣ እንዲሆን የማይፈልገው ነገር አይሆንም። ማሻ አላሁ ካን ወማ ለም የሸእ ለም የኩን፣ ከእሱ መሺአ የሚወጣ ነገር የለም። አራተኛው ደግሞ ኸልቅ ማለት አላህ ሱብሓነሁ ሁሉ ነገር ፈጥሯል። ቢማ ፊ ዛሊከ አፍዓሉ ልዕባድ ሰዎችም የሰዎችም ተግባር በአጠቃላይ ከእሱ ውጭ ያለ ሁሉ ፍጡር መሆኑን ማመንና መቀበል ያስፈልግ። እነዚህ አራት ነገሮችን ማሟላት ከሌለ የቀደር እምነታችን የተስተካከለ አይሆንም ስለዚህ በቀደር ስናምን ደግሞ አላህ የወሰነን ውሳኔ አስመልክቶ ስናምን ምን ይላል ሙአሊፉ خيره وشره يعني ኸይሩም ሸሩም ከአላህ ዘንድ የሆነ መሆኑን ማመን የግድ ነው ይላል እዚህ ላይ አንድ መታወቅ የሚገባው ርዕስ አለ ኸይሩና ሸሩ ሲባል የአላህ ተግባር ላይ ቀጥታ ሸር አይገባም የአላህ ተግባር ውስጥ ሸር የለም አላህ የሚሰራው ሁሉ ኸይር ነው እኛም ማንወደው ሊሆን ይችላል ግን ጥበቡን ከበስተኋላ የሚያስተከትለውን ነገር በመመልከት አላህ የሚሰራው ሁሉ ኸይር መሆኑን ማወቅ ይቻላል። በዝርዝር ባንገነዘበው እንኳን ማለት ነው። ታዲያ ሸሩ ለምን እዚህ ቦታ ተጠቀስ ከተባለ ሸሩ የሚገባው ራሱ የአላህ ተግባርና መገለጫ የሆነው ቀደር ውስጥ ሳይሆን መቅዱር ውስጥ ነው። ሁለቱ መለየት ከባድ ነገር ነው ማለት የሚያስከትለው ሁለቱን አለመለየት የሚያስከትለው ተጽዕኖ ከባድ ነው። ቀደርና መቅዱር ይለያያል። ቀዳእና መቅዲ ይለያያል። ፊዕልና መፍዑል ይለያያል። የአላህ ፊዕል የአላህ ቀደር የአላህ ቀዳ የአላህ ኸልቅ ማለት الذي هو المصدر كونه يخلق ይሄ ሁሉ የእሱ መገለጫ የሆነ ባህሪ ነው ነው አይደለም صفة الخلق لله ማለት ምን ማለት ነው كونه يخلق ይሄ የእሱ መገለጫ ባህሪ ነው ተግባባን ነገር ግን በዚህ አላህ ስብሐ ወተዓላ የሚፈጽመው የዚህ ውጤት የሆነው ነገር ደግሞ መክሉቅ ነው ኸልቅና መክሉቅ ይለያያል አይደል ቀደርና መቅዱርም እንደዚህ ይለያያል ማለት ነው ፊዕልና መፍዑልም ይለያያል ፊዕል የአላህ ነው መፍዑል ግን ሙንፈሲል አን ላህ ነው ተግባባን ነገር ግን ይህ መስደር ስለሆነ አንዳንድ ጊዜ ቢመዕና المفعول ይመጣል خلق بمعنى المخلوق ይመጣል አይመጣም هذا خلق الله فأروني ماذا خلق الذين من دونه ቀደርም እንደዚሁ ማለት ነው ፊዕልም እንደዚሁ يطلق احيانا على المفعول ስለዚህ በዚህ መልኩ ሲገለጽ አንዳንድ ጊዜ ኸይርና ሸር ሲባል የሚፈለገው መፍዑሉ ውስጥ የሆነ ወይ መቅዱር ውስጥ ይገባል ለማለት ነው ወይ መቅድይ ውስጥ ይገባል ለማለት ነው እንጂ የአላህ መገለጫ የሆነው ቀደር የእሱ መገለጫ የሆነው ተግባር ፊዕል ላይ ሸር በፍጹም አይገባም መልክተኛው ዐለይሂ ሰላቱ ወሰላም እንደተናገሩት في حديث علي عند مسلم دعاء الاستفتاح ላይ መልክተኛው ምን ነበር والشر ليس إليك والشر ليس إليك طيب ولذلك آه، قل اعوذ برب الناس قل اعوذ برب الفلق من شر ما خلق سيلها لمثال ما خلق ما زي يقد موصولة وليست مصدرية الذي خلق من شر الذي خلق مالتنا طيب ليس معناه من شر خلقه الذي هو صفته المصدر كونه يخلق طيب عند زليل دعاء وتشم ليلة مسالية دعاء القنوت لا من لا لا من شر ما قضيت ها واصرف عنا شر ما قضيت وقنا شر ما قضيت شر ما قضيت ما نوع ما هنا موصولة بمعنى الذي معناته طيب قطل المعلم والدليل على هذه الأركان الستة قوله تعالى يزل نزه سدست مسارتوش ማስረጃ ምን የሚለው ቀውል ነው ليس البر أن تولوا وجوهكم قبل المشرق والمغرب መልካም ስራ ብር ማለት ፊታችሁን ወደ ምስራቅ ወደ ምዕራብ ማዞራችሁ አይደለም ይላል ليس البر البر የሚለው እዚህ ላይ ما اعرابه خبر ليس አይደለም وليس اسم ليس طيب اين الاسم ይሄኛው ነው አን ትወሉ የሚለው ማለት ነው አን وما بعدها في تأويل مصدر ነው አን مصدرية ስለሆነች ስለዚህ ይሄ ጁምላ በአጠቃላይ خبر ነው عفوا اسم ነው مؤخر ነው ማለት ነው خبرو مجمرة متو ليس البر أن تولوا وجوهكم فتاتشو ما زراتشو هيدا قبل المشرق والمغرب ودا مسراقنا ودا مئرات ولكن البر من آمن بالله نقركن ملكام آه، صدق تكبار يمبالو بالله يأمنا يعني بالله ما من مالتنا واليوم الآخر ما جرى شامكن والملائكة والملائكة والكتب والكتاب آه، بمسحف كتاب ملو زي لاي جنسنا مفلق بات مالتنا مفرد بهونم ሁሉም ኪታቦች ውስጥ ይገባሉ ወነቢይን በነቢያትም ወአተ ማለ ዐላ ሑቢህ እንደዚሁም ገንዘብን አላህን በመውደዱ የተነሳ የሚሰጥ ማለት ነው ሌላኛው ተፍሲር ገንዘብን ከመውደዱ ጋራ ለአላህ ብሎ የሚሰጥ ማለት ነው ልክ ሌላ ቦታ ላይ ሁለት አይነት ተፍሲር እንዳለ ወጣሙን ጣዕመ ዐላ ሑቢህ የሚለው አንገጽ ላይም እንደዚህ አይነት ሁለት ተፍሲሮች አሉ ወአተል ማለ ዐላ ሑቢህ ያኔ አላህን በመውደዱ የተነሳ ማለት ነው ሌላኛው ተፍሲር ገንዘብን ከመውደዱ ጋር ግን እየፈለገው ለአላህ ብሎ ወጪ ያደርገዋል ማለት ነው ሁለቱም ያው ተያያዥነት ያላቸው ነው ይህን የሚያደርገው አላህን ስለወደደ ነው አይደል የሚጋጩ ተፍሲሮች አይደሉ ማለት ነው እሺ وآتى المال على حبه ذوي القربى آتى المال የሚለው مفعول أول ነው ذوي القربى የሚለው ተዘዋላጅ ደግሞ مفعول ثاني ይሆናል ማለት ነው يعني يتعدى إلى مفعولين ذوي القربى ቅርብ ዝምድና ባለቤት ይሆን ለሆኑት የሚሰጥ ወልየታማ ለየቲሞች ወልምስኪን ወልመሳኪን እንደዚሁም ለምስኪኖች ወብነ ሰቢል ለመንገደኛ መንገድ ላይ ስንቁል አለቀበት ማለት ነው <coughs> ወሳኢሊን እንደዚሁም ለሚጠይቁ ወፊ ሪቃብ ለባሮች ነፃ ለማውጣት ማለት ነው እና ነዕማዎች ካፊሮች ጋራ በምርኮኝነት የተያዙ ሙስሊሞችንም ያጠቃልላሉ وأقام الصلاة صلاة من دزيو يا زوتر وآت الزكاة زكاة يا ستة والموفون بعهدهم إذا عاهدوا النزياء قال كذا ناتشون قال بقى كسي يمي آه، مولو مالتنا قال كذا ناتشون يمي مولو إيه لا من مرفوع هنا قليلا وبتليه مكناتو معطوف هنا من لينه ها ምን ላይ ላ ቁርባ ለእነሱ መስጠት ይሆናል እንደዚህ አንደኛ ሁለተኛ ደግሞ ذوي القربى መንሱብ ነው ይሄኛው መንሱብ ይሆን ነበር ግን አሁን መርፉዕ ነው አዎ ግን ከሱ በፊት ደግሞ ሌላ ነገር አለ من آمن የሚለው ላይ ማለት ነው ولكن البر من آمن የሚለው ላይ ማዕጡፍ የሆነው طيب والموفون بعهدهم إذا عاهدوا طيب እንደገና ደግሞ ምናለ والصابرين ايوه يعني امدحوا الى اخره ይሄኛው ይቀደርበታል ማለት ነው طيب والصابرين في البأساء والضراء በችግርም ጊዜ ማለት በሰቆቃ ጊዜ ለምሳሌ እና በችግር ጊዜ وحين البأس ችግርም ሲከሰት يعني ጂሃድና የመሳሰሉትን ይጠቁማል أولئك الذين صدقوا እነሱ ናቸው እውነተኞች እውነት እውነትን ያረጋገጡ በተግባራቸውም ማለት ነው ኡላይከ ሁሙል ሙተቁን እነሱ ናቸው በእውነት አላህን የሚፈሩና የሚጠነቀቁ ማለት ነው ስለዚህ እነዚህ ነገሮች ውስጥ ከስድስቱ የኢማን መሰረቶች ስንቶቹ ተጠቅሰዋል አምስት ተጠቅሰዋል አንድ ይቀራል እሱም የቀደር ነው ስለሱ ደግሞ ሌላ መረጃ ቀረቡልን ምን አሉ ወደሊሉ ልቀደር قوله تعالى إنا كل شيء خلقناه بقدر እኛ ሁሉን ነገር በቀደር ፈጥረነዋል إنا كل شيء خلقناه بقدر طيب ሁሉ ነገር አላህ በቀደር ፈጥሮታል ማለት እሱ ሲፈጥረው አስቀድሞ ወስኖ ነው አንዳንድ ዑለማዎች ቢቀደር ያኒ በልኩ ፈጥረነዋል የሚለውን ትርጉም ሰጥተውታል ግን ይሄ ቀደርን የሚያሳይ ነው ለዚህ ነው ቀደርያዎችን አስመልክተው የወረዱ አንቀጾች እንደሆኑ እብን አባስና ሌሎች ተናግረዋል ከዚህ በፊት ያለው ምንድን ነው የሚለው የውመ ዩስሐቡ የውመ ዩስሐቡነ ዐላ ውጁህም يوم يسحبون في النار على وجوههم ذوقوا مس سقر إن كل شيء خلقناه بقدر ይሄ እነሱን የተመለከተ ነው ይላል ኢብኑ አባስ እንደዚህ ይቀጣሉ ከዛ እንግዲህ ሲወቀሱ ምን ይባላሉ ለምን ይሄን አስተባበላችሁ ነው إن كل شيء خلقناه بقدر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 ምንም ከራሳቸው የሚቆጥቡት ነገር የለም ማለት ነው አይለግሙም አይደል ይሄ እንግዲህ በሰዎች ላይም የሚስተዋል ነገር ነው። ለራሱ ብሎ የሚሰራ ሰው ብዛት አይለግምም። ለሰዎች ብሎ ደሞዝ ያነሰበት ሰው ደንታ የለውም። በብዛት ማለት ነው። ምንም እንኳን በሸሪዓ አንድ ሰው የሆነ ነገር ከሰራ የግድ በኢትቃን ቢሰራው የተመረጠና የተሻለ መሆኑ የታወቀ ነው። ነገር ግን እዚህ ቦታ ላይ ኢህሳን ኢትቃንን የሚያሳይ ነገር ነው። አንተ አቡድ አላህ ከአነከ ተራ አላህን እንደምታየው ሆነ መገዛት ነው። ይሄ ምንን ያፈራል? በልብ ውስጥ ቅድም ያልኩትን ነሲሃ ያሳያል። ነሲሐ ማለት ምክር ብቻ አይደለም አይደለም እንዴ ነሲሐ ማለት እኮ መቆርቆር ነው ለዲኑ ብሎ መቆርቆር እንዳንድ ሰው የመሰለውን እንዳንድ ነገሮች ያደርግል ነገር ግን ለዲኑ ብዙ መቆርቆር አይታይበትም ይህ እንግዲህ ከተወሰነ ከነሲሐው የቀነሰበት ነገር አለ ማለት ነው እና ይሄ ግን ከፍተኛ ደረጃ ነው አንተ አብዱላህ ከአነከ ተራ ልክ እንደምታየው ሆነ አላህን መገዛት ነው ስለዚህ አላህ በዱንያ ላይ አይታይም ማለት ነው ለምን ከአነከ ተራ ነው ያሉት ቢታይ ኖሮ ይጠቅሱት ነበር እንዲያም እሳቸው ፊ ሳይ ሙስሊም ብለዋል ተዕለሙ አነሁ ለን የራ አሐዱ ሚንኩም ረበሁ ሐታ ይሙት እንደስችሁ እስኪሞት ድረስ አላህ እንደማያይ ወቁ ብለዋል ስለዚህ በዱንያ ውስጥ አላህ አይታይም በአኺራ ላይ ደግሞ ይታያል طيب لكن لا يحاط به ይታያል ማለትና ሙሉ ለሙሉ በቃ በአይናቸው ያካልሉታል ማለት የተለያየ ነገር ነው فإن لم تكن تراه ምክንያቱም አንተ እሱን ባታየው فإنه يراك አታየው ማለት ነው ስለዚህ እንደምታየው ሆነ ተገዛ ምክንያቱም አንተ እሱን ባታየው እሱ ያይሃልና ፈኢለም ተኩን ተራሁ ሲባል የማታየው ከሆንክ ተብሎ በአማርኛ ሲተረጎም አንዳንድ ሰው የምታየው ከሆንክ የሚል ሌላ መፍሁም ያለ ይመስላል አላህ አይታይም ግን አታየውምና ማለት ነው ምክንያቱም ባታየው እንኳን እሱ ያይሃልና እንደምታይ ሆነ ተገዛ ነው ባጭሩ ይሄ እንግዲህ እኽላስን ያሳያል ባጭሩ አይደለ ከሰዎች ጋርም ይሁን ከሰዎች ውጭም ይሁን ከሰዎች በሌሉበትም ቦታ ይሁን ምን ማድረግ እንዳለበት ለአላህ ብሎ በእክላስ በኢትቃን በጥራት የሚሰራውን ስራ የሚያሳይ ነው ማለት ነው። ስለዚህ አሁን ሶስት ነገሮችን አውቀናል ከእስላም ጋር በተያያዘ አንደኛው አልኢስላም ነው፣ ሁለተኛው አልኢማን ነው፣ ሶስተኛው ደግሞ አልኢህሳን ነው። እነዚህን ነገሮች ስናስተውላቸው ተያያዥነት ያላቸው ከመሆናቸው ጋር ግን አንዱ ከሌላው የበለጠና የጠበበ ነው። ስለዚህ እንደ ምሳሌ ኢስላምን አንድ ትልቅ ክብ ወይም ደግሞ ክልል አድርገን ብናስበው በዛ ክልል ውስጥ ደግሞ የኢማን ሌላ አነስ ያለ ክልል አለ። በዛ ክልል ውስጥ ደግሞ የኢህሳን አነስ ያለ ክልል አለ። ኢስላም ሁሉንም ያካትታል ማለት ነው። ተግባባ። ስለዚህ አንድ ሰው ሙስሊም ከሆነ መሀል ላይ ሊሆን ይችላል የኢህሳን ክልል ውስጥ፣ ወይም ከዛ ወጣ ብሎ የኢማን ክልል ውስጥ ሊሆን ይችላል፣ ወይም ከዛ ወጣ ብሎ የኢስላም ክልል ውስጥ ብቻ ሊሆን ይችላል። እንደ እምነቱ ደረጃ ማለት ነው። ግን እዚህ ላይ ልብ በሉ ኢማንን አስመልክቶ ቅድም የተብራራው ነገር ከኢስላም ጋር የተቆራኘ ነው አይላቀቁ አሁን እኛ እያወራን ያለ ነው ኢማንን ቀውልና ዓመል ብለን ስንተረጉመው በሚሰጠው ትርጓሜ ወይም ደግሞ መልእክት መሰረት ነው እንጂ አንተ ኡሚና ቢላህ መላእከቲህ የሚለው ሁሉም ዘንድ ያለ ነው ሙስሊምነት አይገኝም ያለሱ ተግባባን ለዚህ ነው አንዳንድ ዑለማዎች እንደሚሉት ኢዘጅተመዐ እፍተረቃ ወኢዘጅተረቃ እጅተመዐ ይላል ኢማንና ኢስላም አንድ ላይ ከተጠቀሱ ሁሉም የራሱን የሆነ መልእክት ያመለክታል ለየብቻ ከተጠቀሱ ግን አንዱ ሌላውን ያካትታል ይላሉ አንዱ ሌላውን ያካትታል ይላሉ አላ ኩሊ ሐል ይሄ በደንብ የተጣራ የሆነ ገለጻ ላይሆን ይችላል አንዳንድ ዑለማዎች አይቀበሉትም ግን በጥቅሉ የተፈለገው ምንድነው ሁለቱ ያላቸው ግንኙነትን መጠቆም ነው ተባባል ይሄ ትልቅ ፍቅህ ነው ፊል ብዙ ሰዎች ያልታደሉት ነገሮችን ከአገባብ አንጻር መገንዘብ ማለት ነው ይሄ መታወቅ ያለበት ርዕስ ነው ታዲያ እስላምና ኢማንን በዚህ መልኩ መለየት ከየት የመጣ ነው ከተባለ ይህም በቁርአንና በሐዲስ ያለ ነገር ነው በቁርአን ለምሳሌ ቃለት ልአረቡ አመና ቁል ለም ትؤሚኑ ወላኪን ቁሉ አስለምና እነዚህ አረቦች ምን ብለዋል አምነናል አሉ አላ ስብን ታላ ደግሞ ለመልክት የምናላቸው አላመናችሁም በላቸው ወላኪን ቁሉ አስለምና ነገር ግን ሰልመናል በሉ ወለማ የድኩል ልኢማኑ ፊ ቁሉቢኩም ለማ ማለት የሚሆን ነገር ነው እንደለም አይደለም ገና ኢማን በልባቸው አልገባም ሲል ወደፊት እንደሚገባ ይጠቆማል ማለት ነው ጉዞ ላይ ናቸው እናንተ ገና አልደረሳችሁም ስለዚህ ደረጃው ይለያያል ማለት ነው ተግባባን ና አንዳንዶች ይህን ሲፈስሩ እነሱ ሙናፊቆች ስለነበሩ ኒፋቅ ስለነበረባቸው ነው ይላሉ ነገር ግን አልራጅህ አሁን መጀመሪያ የጠቀምኩት ትርጉም ነው ተገቢ የሆነው በሐዲስም መልእክተኛ አለይሂ ሰላም ለምሳሌ في ሰሒሐይን سعد بن ابي وقاص ጋር ሆነው ምርኮ ገንዘብ በሚያካፍሉበት አጋጣሚ ሰዓድ ምን አላቸው? አጢ ፉላን ፈኢኒ አራሁ ሙእሚነን አላቸው። ለከሌ ስጠው እኔ ሙእሚን አድርጌ ነው ማየው አላቸው። እሳቸው ደግሞ አው ሙስሊመን አሉት። ምንም አላቱም ሌላ ነገር። ከዛ በኋላ እኔ ስለዚህ ሰው የማውቀው ነገር አሸነፈኛል። እንደገና ዝም እንዳልል አደረገኛል። አልቻልኩም ማለት ነው በቃ። እንደገና አጢ ፉላን ፈኢኒ አራሁ ሙእሚነን አላቸው። ሁለተኛ አው ሙስሊመን አሉት። ሶስተኛ ጊዜ ደገመ። እሳቸውም أو مسلما አሉት። ከዛ በኋላ ኢኒ አጢ ረጁል ወይሮሁ አሐቡ ኢለየ ኸሽየተ አን የኩበሁ ላሁ ፊናር አሉት። እኔ ምናልባት አንድን ሰው ሰጠዋለሁ፣ ግን ከሱ ሌላ ያልሰጠሁት ሰው እኔ ዘንድ ይበልጥ ተወዳጅ ሊሆን ይችላል። ለምንድን ነው የምሰጠው? خشية أن يكبه الله في النار አላህ በፊቱ እሳት ውስጥ እንዳይደፋው ፈርቼ ነው ማለት። ያልተሰጠው ሰው አንዳንድ ጊዜ ይቆጣና ይልና ኢማኑ ሊቀንስ ይችላል። ከዛ አንጻር ነው ማለት ነው። ኢማኑ የሞላ ሰውማ አያስፈልገው፣ የሚተማመኑበትን ሰው መስጠት አያስፈልጋቸው። ይገባል። እናም ይሄ የሚያሳየው ኢስላም ዛሂር መሆኑን ነው። ኢስላም ማለት በቃ እኛ የምናውቀው ነው የምናየው ነገር ነው። ስለዚህ ኢስላምን የሚያንጸባርቅ ነገር የሰራ ሁሉ ሙስሊም ብለን ነው የምናስበው። ሌላ ነገር ውስጥ አንገባም። ኢማን ግን እንደሱ አይደለም። እከሌ ሙእሚን ነው አይባልም በነፍስ ወከፍ እከሌ ተብሎ ተጠርቶ ማለት ነው። ኢላ አን የኩን ያኒ ማ ያኒ ከቁርአን ከሐዲስ ይህንን የሚያሳይ ነገር ያለ ካልሆነ በስተቀር የተጠቀሰ እንደ ሰሃቦች የመሳሰሉት ካልሆነ በስተቀር ማለት ነው እናም هي كمن أنصار نو يعني دائرة الإيمان أضيق من دائرة الإسلام ماله كذي أنصار نو إحسان نمو كذي بلد محسن يمين بالوت دك مو كذي كفعلنا كم على كل حال سوت بدرجة بلد قال له هي لنا كل ممكن إسلام مستقبل طيب بما بمكتل من المؤلف والدليل قوله تعالى ومن يسلم وجهه يمين إلا ما دلنا أنت طيب እኔ ጋር አንድ ጭማሪ አለ ومن يسلم وجهه الى الله وهو محسن فقد استمسك بالعروة الوثقى የሚለውን አንቀጽ እስከ ላይ ጨምሮ ጠቅሷል ፊቱን ለአላህ ኢስላም ያደረገ የሚፈለግበት እንግዲህ ያው ለአላህ ራሱን ያስገዛ ምክንያቱም ፊት ከተጠቀሰ ሌላው ምንባብ አውላ ነው እና የሰው ስጁድ ሊያደርግ ይችላል ለአላህ ግን ሁሉ ማንነቱን የሚጠቁም ነው ራሱን ለአላህ ያስገዛ ሰው ሙሕሲን ሆኖ ፈቀድ እስተምሰከ ቢልዑርወት ልፍቃ በማትበጠስ ገመድ ተያይዟል ወይም ደግሞ እናጥብቆ ይዟል ማለት ነው ውስቃ የሚባለው አስተማማኝ ማለት ነው የማይበጠስ አስተማማኝ ገመድ ነው طيب እና ወህወ ሙሕሲን የሚለው ነው ሻሂዱ እዚህ ላይ ማለት ነው ሙሕሲን ሆኖ ይላል ማለት ነው ምን አለ ቀጥሎ ሙአሊፉ ወደሊሉ ቀውሉሁ ተዓላ إن الله مع الذين اتقوا وهم على أنت طيب إن الله مع الذين اتقوا والذين هم محسنون الله كان نزيا السن كم يفرطنا كم يتنققوا እንደዚሁም ደግሞ ሙሕሲን ከሆኑት ጋር ነው ይላል إن الله مع الذين اتقوا معية يا الله አብሮነት ሁለት አይነት ነው معية خاصة ومعية عامة معية خاصة የሚባለው ለሙእሚኖች ብቻ የሚሆን ነው ከነሱ ጋር በእውቀቱ ብቻ ሳይሆን በእርዳታውና በውዴታው ነው በመሳሰሉት በጥበቃው ከነሱ ጋር መሆኑን የሚያሳይ ሲሆን መዕያ ዓማ ደግሞ ሁሉን የሚያካትት ነው ማለት ሙስሊሙንም ካፊሩንም በተመለከተ አላህ በመስማቱ በማየቱ በማወቁ ከሁሉም ጋር ነው እና ይሄ አብሮነት ይለያል ማለት አሁን መዕ ለዚነ ተቀው ሲል ይሄ እነሱን እንደሚረዳቸው እነሱንም እንደሚወዳቸው እንደሚያቀርባቸው ከጥፋት እንደሚጠብቃቸው የሚጠቁም ነው ማለት ነው እንደዚሁም ወለዚነ ሙሕሲኑን ከነዚያ ሙሕሲን ከሆኑትም ጋር ነው ይላል የአላህ መዕያ አላቸው ማለት መዕያ ካሳ طيب እንደዚሁም እኔ ጋር ሌላ ጭማሪ አንቀጽ ጠቅሷል ወመን የተወከል አላህ ፈሁ ሐስቡህ የሚለውን ይህን ከዚህ በፊት አብራርተነዋል وقوله تعالى وتوكل على العزيز الرحيم الذي يراك حين تقوم وتقلبك في الساجدين ومن يتوكل على الله فهو حسبه የሚለው እዚህ ቦታ ላይ መጠቀሱ ብዙ ከሲያቁ ጋር አብሮ አይሄድም ግን ይሄኛው وتوكل على العزيز الرحيم የሚለው ከሲያቁ ጋር ይሄዳል ለምን አሁን እኛ ያወራን ያለነው ስለ ኢሕሳን ነው ኢሕሳን ደግሞ አንተ አብዱ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ የሚለውን ነው እና እሱን አስመልክቶ እንደ ማብራሪያ ከሚጠቀሱ አንቀጾች ወይም እንደ መረጃ ከሚጠቀሱ አንቀጾች አንዱ ወተወከል على العزيز الرحيم عزيز እና ረሒም በሆነው ጌታ ላይ ተመካ الذي يراك حين تقوم በምትቆም ጊዜ የሚያይህ የሆነ ማለት ከሱ ምንም አይሸሸግም ሁሉ ነገር ያውቃልና ለሰላት ለዒባዳ በምትቆም ጊዜ የሚያይህ የሆነው ጌታ ላይ ተመካ ማለት ነው ተቀሉበከ ፊ ሳጅዲን በሰጃዶች መካከል ደግሞ የምትገላበጥ ማለትም ደፋ ቀና እያልክ ስጁድ የምታደርግበት ሁኔታ ላይ የሚያይህ የሆነው ጌታ እንደ መመኪያ ውሰድ ማለት ነው ኢነሁ ሁወ ሰሚዑ ዓሊም እሱ ሰሚውና አዋቂው ጌታ ነውና ስለዚህ ይሄ በአምልኮ ጊዜ አላህ እንደሚያይን እስትሽዓር ማድረግ ይህን ማስታወስን የሚጠቁም ቃል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 ኢዝ ተፊዱነ እዚህ ነገር ውስጥ ገብታችሁ የምትሰሩት ሲሆን ማለት ነው። እና ኢዛ ኩና ሽሁደን ዐለይኩም ኢዛ ኩና ዐለይኩም ሽሁደን ሲል ምን ማለት ነው? መመልከት ነው። ሽሁድ የሚለው ነገር መመስከር አይደለም የሚፈለግበት እዚህ ላይ ማለት ነው። ማየትን የሚጠቁም ቃል ነው። شاهدت فلان كالك يتشوله مالك ما دلنا لكن لذي هو مالك شهدت هذا اليوم كالك يمدمو شهدت آه، العيد في البلد الفلاني يعني إذا وثنا شيء أيك تشوله مالك له إن الله سبحانه وتعالى بأوقاته كان يقرأ أبروس له هنا يمن سرع سرع كله يملكته مالك له بمكتل من المؤلف والدليل من السنة حديث جبريل المشهور عن عمر بن الخطاب رضي الله عنه قال بينما نحن جلوس عند النبي صلى الله عليه وسلم إذ طلع علينا رجل شديد بياض الثياب شديد سواد الشعر لا يرى عليه أثر السفر ولا يعرفه منا أحد فجلس إلى النبي صلى الله عليه وسلم فأسند ركبتيه إلى ركبتيه ووضع كفيه على فخذيه وقال يا محمد أخبرني عن الإسلام فقال أن تشهد أن لا إله إلا الله وأن محمد رسول الله وتقيم الصلاة وتؤتي الزكاة وتصوم رمضان وتحج البيت إن استطعت إليه سبيلا قال صدقت فعجبنا له يسأله ويصدقه قال أخبرني عن الإيمان قال أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره قال صدق قال أخبرني عن الإحسان قال أن تعبد الله كأنك تراه فإن لم تكن تراه فإنه يراك قال أخبرني عن الساعة قال ما المسؤول عنها بأعلم من السائل قال فأخبرني عن أماراتها قال أن تلد الأمة ربتها وأن ترى الحفاة العراة العالة رعاء الشاء يتطاولون في البنيان قال فمضى فلبثنا مليا فقال يا عمر أتدرون من السائل قلنا الله ورسوله أعلم قال هذا جبريل أتاكم يعلمكم أمر دينكم قالوا الدليل من السنة أهون ميامة الدليل ለኢህሳን ብቻ ሳይሆን ለአጠቃላይ ከዚህ በፊት ያብራሩት ስለ ኢስላም ኢማንና ኢህሳን የሚያብራራው ነገር ሁሉ ያዘለ ሐዲስ ነው። ይሄ ሐዲስ የታወቀው የጅብሪል ሐዲስ ተብሎ የሚጠራው ነው። የጅብሪል ሐዲስ የተባለበት ምክንያት በውስጡ የጅብሪል ቅሳ ወይም ታሪክ ስላለ ነው። ያስተላለፉት ዑመር ናቸው። ከሳቸው ልጃቸው ኢብኑ ዑመር በሰሒህ ሙስሊም አስተላልፎታል። እንደዚሁም ለየት ባለ ትንሽ አጠር ባለ ዘገባ ደግሞ ፊ አሳሂሐይን ቡኻሪና ሙስሊም ባለው ቦታ ላይ ከአቡ ሁረይራ ተላልፏል ሐዲሱ እንዳለ ማለት ነው ይሄኛው ሪዋየት ሙስሊም ነው يعني حديث حديث عمر ነው ማለት ነው قال والدليل من السنة حديث جبريل المشهور እንደዚህ ነው ጀብራኢል ነው እናንተ ጋር طيب ሁለቱም የሱ ስም ነው እኔ ጋር ጅብሪል ይላል እና የታወቀው የጅብሪል ሐዲስ ነው ይላል عن عمر بن الخطاب رضي الله عنه قال بينما نحن جلوس عند النبي صلى الله عليه وسلم اطلع علينا رجل شديد بياض الثياب شديد سواد الشعر ከረሱ ስ ሰለም ጋር ቁጭ ባልንበት አጋጣሚ አንድ የልብሱ ንጣት በጣም ከፍ ያለ የጸጉሩ ጥቁረትም እንደዚሁ ከፍ ያለ ሸዲዱ በያብ ثياب ልብሱ በጣም የነጣ ማለት ነው በጣም ለየት ያለ ነው ሸዲዱ ሰዋድ الشعر ጸጉሩ ደግሞ በጣም የጠቆረ ማለት ነው ይሄ ማለት ምንም ሙሳፊር የሆነ ሰው አይነት አይደለም የተንገላታ አይነት ሰው ምልክትም አይታይበትም ወዛሊክ ምን አለ ላ ዩራ عليه اثر السفر የሰፈር ወይም የጉዞ ምልክት የማይታይበት ይሄን ያለበት ምክንያት ወይ እነሱ የሚያውቁት ሰው አይደለም طيب እነሱ የሚያውቁት ሰው ካልሆነ ደግሞ የሚሆነው ያው ከሌላ ቦታ የመጣ ነው የሚሆነው كن كرا قباشو دمو يمن من سفر يجوزو من كتاي طيب بدن ولا يعرفه منا أحد كنا عندنا من ما يوقفه متاله فجلس إلى النبي صلى الله عليه وسلم ودم تنيو عليه الصلاة والسلام تكمد جلس إلى النبي جلس أصلا لا يتعدى أدلا يعني فعل لازم كما هو نقار إلى بميلو تعدى زيلا لمن دنه لأنه ضمن معنى فعل آخر በውስጡ ዛሃብ የሚለውንም አብሮ ይዟል ማለት ነው ጀለሰ ማለት ወደ ረሱል ሰለላሁ ዐለይሂ አጠገብ ሄዶ እዛ ተቀመጠ ማለት ነው ፈአስነደ ركبتيه ያ ركبتيه የራሱን ሁለት ጉልበቶች በረሱል ሰለላሁ ዐለይሂ ጉልበቶች ላይ አስደገፈ አስጠግቶ ማለት ነው ወወደዐ كفيه على فخذيه ሁለቱን መዳፎቹን ደግሞ በረሱል ሰለላሁ ዐለይሂ ወሰለም ታፋ ላይ አስቀመጠ ማለት ነው ዑለማዎች በዚህ ላይ ዐላ ፈኺዘይህ የሚል የራሱ ፈኺዝ ላይ ማለት ነው ወይስ የረሱል ሰለም ተኺዝ ላይ ማለት ነው የሚለውን አስመልክቶ ተዘግበዋል። ግን ሌላ ዘገባ ላይ ዐይንደ ነሳኢ ዐላ ሩክበተይ ነቢይ ሰለላሁ ዐለይሂ የሚል አለ። ስለዚህ እሱኛው ይሄን ይገልጸዋል ማለት ነው። ጠይብ ወቃለ ያ ሙሐመድ ልብ በሉ ናም ፊ ሐዲስ አቢ ሁረይራ አንዳንድ ዘገባዎች ላይ ያ ረሱላህ ብሏል። ግን እዚህ ላይ ምን አለ? ያ ሙሐመድ አስሉ ሙስሊም የሆነ ሰው መልክተኛውን ሲጠራ ስለእሳቸው ሲያወሳ ሳይሆን እሳቸውን በቀጥታ ሲጠራ ለምሳሌ ሰሃቦች እዛ ጊዜ እሳቸውን ሲጠሩ ያ ሙሐመድ ማለት አይፈቀድላቸውም። لا تجعلوا دعاء الرسول بينكم كدعاء بعضكم بعضا ስለዚህ ሚስቶቻቸው እንኳን ቅርብ የሆኑ ሚስቶቻቸው እንኳን ያ ረሱላህ ነው የሚላቸው ያ ሙሐመድ የሚላቸው ይል طيب ግን እሳቸውን ለምን ያ ሙሐመድ አላቸው ወይ መላእክቶች ይሄ ነገር አይመለከታቸውም ሊባል ይችላል ወይ ደግሞ ነገሩን በጣም يعني زيادة في التعمية ማለት ነው እንደ አዕራቦች አዕራቦች ዘላኖች ሳያውቁ ስለማያውቁ ቀጥታ እንደመጡ ያ ሙሐመድ ይሉ ይችላሉ ሐዲሶች ላይ እንደዚህ እናገኛለን እና ማንነቱ በደንብ ግልጽ እንዳይሆን ፈልጎ የፈጸመው ነው ይላሉ አንዳንዶች ያ ሙሐመድ አላቸው طيب اخبرني عن الاسلام ስለ እስላም ንገረኝ ምንድነው እስላም ማለት ነው من قالوا ملتنياو فقال أن تشهد أن لا إله إلا الله وأن محمد رسول الله وتقيم الصلاة وتؤتي الزكاة وتصوم رمضان وتحج البيت إن استطعت إليه سبيلا እነዚህን አምስት መሰረቶችን መልእክተኛ ዐለይሂ ሰላም ጠቀሱለት ቃለ ሰደቅት እውነት ተናግረሃል አላቸው ምን አለ ዑመር ፈዓጅብና ለሁ የስአልሁ ወዩሰድቁ ይጠይቃሉና እንደገና ደግሞ እውነት ይላቸዋል እና በጣም ተገረምንበት አለ ምክንያቱም እነሱ የሚያውቁት የሚጠይቅ ሰው ያው እውቀት ፈልገው ነው አይደለም ጠይቆ ከዛ በኋላ ደግሞ እውነትን ተናግራል ሲላቸው ገረማቸው ሰሓቦቹ ቃል አክብርኒ አን ልኢማን ስለ ኢማንም ንገረኝ አላቸው እሳቸውም አን ቱእሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውም ልአኺር ወቢልቀድሪ ኸይሪሂ ወሸሪሂ አሉት ስድስቱን የኢማን መሰረቶች ጠቀሱለት ቃል አኽብርኒ አን ልኢሕሳን ስለ ኢሕሳንም ንገረኝ አላቸው እሳቸውም أن تعبد الله كأنك تراه فإن لم تكن تراه فإنه يراك قالوا قدم لتذكسوا مالتنا قال أخبرني عن الساعة እንግዲህ እዚህ ድረስ ያለው የሚያመለክተው ነገር ምንድን ነው ሙአሊፉ የጠቀሱትን ሶስቱን የዲን መገለጫ የሆኑትን ኢስላም ኢማንና ኢሕሳንን የሚጠቀሙ ነው ማለት ነው። ልብ በሉ ኢማንና ኢስላም ቅድም እንዳልኩት ተያያዥነት ስላላቸው አንዳንድ ሐዲቶች ላይ ሐዲት ወፍት አብድ ቀይስ ለምሳሌ እብን አባስ ሐዲት ላይ ኢማንን በተግባር ነው የፈሰሩት መልእክተኛው። ስለ ኢማን ሲጠየቁ በተግባር ነው ሰላት ምናምን ብለው እነዚህን ነገሮች የጠቀሱት። ተግባባ ለምን ሁለቱ የሚለያዩ ነገሮች አይደሉም። አስሉ አብሮ የሚሄዱ ነገሮች ናቸው። እናም አንዱ ሌላውን በለፉ ደረጃ ባያስገባው እንኳን በመዕነ ደረጃ ሰፋ ባለ መልኩ ወተዘዋዋሪም ቢሆን ያስገባዋል ማለት ነው ከዛ በኋላ ቃል አክብርኒ አን ሰዓ ስለ ሰዓቲቱ ንገረኝ አሳዕ የሚለው እንግዲህ አለ እዚህ ላይ ገባቸው ሌላ አህድ አዘህኒ ነው የታወቀ ነው ማለት ነው የትኛው ሰዓ እንደሆነ የሚፈለገበት የመጨረሻው ሰዓ ነው እና የቂያማ ቀን አስመልክቶ ጠየቃቸው መቼ እንደሆነች ማለት ነው ምክንያቱም ከምላሹ አንጻር ጥያቄው ስለምን እንደነበረ እንረዳለን ተግባባን ስለ ጊዜው ስለጠየቃቸው እሳቸው ምን ብለው መለሱ መል መስኡሉ አንሃ ቢአዕለመ ሚነ ሳኢል ተጠያቂው በዚህ ላይ ከጠያቂው የበለጠ አዋቂ አይደለም አለው ተጠያቂው ከጠያቂው የበለጠ አዋቂ አይደለም ይህ ነገር እሳቸው ጅብሪል ጅብሪል መሆኑን እንዳወቁ ያሳያል ወይስ አያሳይም በሆነ መልኩ ሊያሳይ ይችላል طيب يعني صريح አይደለም ግን ሊያሳይ ይችላል طيب على كل حال እሳቸው አውቀዋል በኋላ ያው ጅብሪል እንደሆነ ለሰሃቦች ተናግረዋል قال اخبرني عن اماراتها ስለ ምልክቶቿ ንገረኝ እንግዲህ ስለዚህ የመጨረሻ ቀን ሰዓት መቼነት የማይታወቅ ከሆነ ስለ ምልክቶቿ ንገረኝ አላቸው ቃል አንተ ሊደ ልአመቱ ረበትሃ አሁን የቅያማ ቀን መቃረብን የሚያሳዩ ምልክቶችን መልክተኛው የተናገሩ ነው ከነዚህ ምልክቶች መካከል የተወሰኑ ጠቀሱ ምን አሉ አንተ ሊደ ልአመቱ ረበትሃ ባሪያ ሴት ጌታዋን መውለዷ ነው አሉ። ባሪያ ሴት ጌታዋን ጌታዋን ማለት አሳዳሪዋን ማለት ነው። በድሮ ጊዜ ያው ባርነት በነበረበት በተሰራጨበት ዘመን ባሪያና የባሪያ አሳዳሪ ይሆናል። ይሄ ታዲያ ምን ማለት ነው? ዑለማዎች ተፍሲሩ ላይ የተለያየ አመለካከቶች አላቸው። ብዙዎች የሚሉት ይሄ ወደፊት በሙስሊሞች ወይም በሌሎችም ስር የሚኖሩ ሴት ባሮች እንደሚበዙ ያሳያል። ምክንያቱም የባርነት ራሱ ይቻለ ህግ አለ በሸሪዓም ራሱ ከነዚህ ህግጋት መካከል ይህቺ ባርነት በባርነት በዚህ ሰው ስር ያለች ሴት እሷን ለሌላ ሰው ካልዳራት ወይም ምናምን በስተቀር ያኒ ልክ እንደ ሚስት ሊገናኛት ይችላል ሚልክል የሚን የሚለው ውስጥ ይካተታል ማለት ነው። አው ማመለከት ሃይማኖት የሚለው ይሄን የሚፈለግበት እናም ይህቺ ሴት ከወለደች ይህ የወለደችው ከሱ የወለደችው ልጅ ሑር ነው ወይስ አብድ ነው የሚሆነው? ወንድ ከሆነ ሑር ነው የሚሆነው ተግባባን طيب እሷስ ምን ትባላለች የዛኔ ኡሙል ወለድ ትባላለች ጠይለሽ ማንኛውም ሴት ከወለደች ኡሙል ወለድ አይደል እንደምትባል ላ ፉቃዎች ኡሙል ወለድ ሲሉ የሚፈልጉት ሌላ ሁክም እንዳለ ነው ማለት እቺ ኡሙል ወለድ ከሆነች ከባሪያ ከአሳዳጇ ልጅ ከወለደች እሱ ከሞተ ነጻ ትወጣለች ለዚህም ሲባል በአብዛኛዎቹ ሰለፈን ወኸለፈን ዑለማዎች አቋም መሰረት መሸጥ አይቻልም እሷን ተግባባን ለምን ነጻ የምትወጣ ነቻ ነጻ የምትወጣ እሱ አይደለም እኮ ነፃ የሚወጣት ስትሞት ከቤት ልብሷን ይዛ ጥርግ ማለት ትችላለች ማለት መውጣት ነፃ ትሆናለች ማለት ነው ተግባባን ራህ በመሞቱ ብቻ ነፃ ትወጣለች ማለት ነው طيب ግን ያም ሆነ ይህ ልጇ የወለደችው ልጅ ገና ከመጀመሪያው ነው ሑር ነው የሚሆነው ሴትም ከሆነች ሑራ ነው የምትሆነው ተግባባን ስለዚህ እቺ ነፃ ነች እናትየው ደግሞ ምን ትሆናለች ባሪያ ነች ኡሙል ወለድ ማለት እኮ ከባርነት ተወጣለች ማለት አይደለም። ከባርነት የምትወጣው መቼ ነው? በኋላ ነው፣ ሲሞት ነው። እስከዛ ድረስ ግን የእሱ ባሪያ ነች። ከባርነት አልወጣችም አሁን። ስለዚህ እናት ባሪያ፣ ልጅ ሰይድ ሆነ ማለት ነው። አባቱ እንደሚያዝ እሱም ሊያዝ ይችላል። ስለዚህ አንተ ልጅ የምትወርበት ኃይሉት ከዚህ አንጻር ነው። ግን ጥያቄ ሊነሳ ይችላል። ታዲያ ይሄ ድሮም የነበረ ነገር ነው። ለምን የቂያማ ቀን ምልክት ተደረገ ከተባለ የተፈለገው ይሄ ነገር እንደሚበዛ ለማሳየት ነው ይላል። ከድሮ በበለጠ ሁኔታ በጣም እንደሚሰራጭ ለማሳየት ነው አለው። ሌሎችም ትርጉም ይሰጡት አሉ كل حال كساعات انصار ان شاء الله باطرنا الفوالن قالوا ان ترى الحفاة العراة العالة رعاء الشاء يتطاولون في البنيان እነዚያ ባዶ እግራቸውን የሚሄዱ ልብስ በተገቢው የሌላቸው ዑራት ሲባል የግድ ሙሉ ለሙሉ የማይለብሱ ማለት ሳይሆን ተገቢ የሆነ ልብስ የሌላቸው ማለት ነው አብዛኛው ሰውነታቸው ክፍል የተገላለጠ ሊሆን ይችላል በብዛት ያው እንደሚባለው ስለሌላቸው ነው ልብስም ጫማም ስለሌላቸው አልዓላ يعني جمع عائل ድሆች ማለት ነው ሪዓ አሻ የበግና ፍየል ጠባቂ እረኞች እነዚህ ምን ሲሆኑ ታያቸዋለህ አንዱ የቂያማ ቀን መቀረብ ምልክት የተጣወሉነ ፊል ቡንያን ህንፃን በመገንባት ሲፎካከሩ ታያቸዋለህ ህንፃን በመገንባት ሲፎካከሩ ታያቸዋለህ ይላል ይሄ እንግዲህ የሚያሳየው አንዳንድ ዘገባዎች ላይ እንደሚመጣው ቦታ ያልተሰጣቸው የነበሩ ሰዎች ከፍተኛ ሀብት እንደሚያበረክቱ እንደሚያካብቱና በዚህ እንደሚታወቁ ይሄ ነገር እንደሚበዛ ነው ሐታ አንዳንድ ዘገባዎች ላይ ደግሞ እንደዚህ እነዚህ አይነት ሰዎች የሰዎች ሙሉክ ሲሆኑ ተብሏል ሌላ ዘገባ ላይ ማለት ነው የሰዎች ነገስታትና ቦታ ያላቸው መሪዎች ሲሆኑ ይላል እናም በዚህ መልኩ ሰዎች ዘንድ ቦታ ያልነበራቸው ሰዎች ከፍተኛ ቦታ ሲደርሱ አንድ የቂያማ ቀን ምልክት መድረስ ነው ማለት ነው የቂያማ ቀን ምልክት ስለመድረሱ የሚጠቁም የቂያማ ቀን መድረስ ስለሚጠቁም የሚጠቁም ምልክት ነው ማለት ነው قال فمضى فلبثنا مليا هذا جبريل نسو جبريل مناكم قال فلبثنا مليا تنش الى يعني نلا يقويا بطن اسم الكتو يا خلاف على لكن عند ان زغباش لا وديون لطيقنا عند تناغراچو تناغروال منال بات عمر بزن ساعات النبر هنا جمع يدرغوت لموت وزناچو هينن معناتن حديث ابي هريره لا وديون لتناغرو ملتنيا تناغروال انداوم ملسو تسيلو فنظروا فلم يجدوا شيئا او فلم يروا شيئا يهيدون ملسو تسيلو ملتنيا ሰሃቦች ሲፈልጉ ምንም ነገር የለም ያው ተሰወረባቸው ማለት ነው እዛው ትንሽ እንደሄደ ከዛ በኋላ እሳቸው هذا جبريل اتاكم يعلم الناس دينهم አሉ እዚህ ላይ ደግሞ አታኩም يعلمكم امر دينكم አሉ ማለት ነው على كل حال فلبثنا مليا የተወሰነ ጊዜ ቆየን فقال يا عمر መልእክተኛው ምን አሉት ዑመር ሆይ አተድሩነ መን السائل ጠያቂው ማን እንደሆነ አውቃለህ አሉት ወይም ታውቃላችሁ አሉ قلنا الله ورسوله اعلم አላህና መልእክተኛው ይበልጥ ያውቃሉ قال هذا جبريل اتاكم يعلمكم امر دينكم ይህ ጅብሪል ነው የዲናቸውን ጉዳይ ሊያሳውቃችሁ ሊያስተምራችሁ መጥቶ ነው አሉ። ከዚህ ብዙ ቁም ነገሮች መወሰድ ይችላሉ። ግን የተፈለገው ጅብሪል ሙስሊሞችን ለማስተማር በዚህ መልኩ መምጣቱ ነው እና ይሄ በጥያቄና መልስ ትምህርት መተላለፍ እንደሚችል ያሳያል። ማለት አንዳንድ ጊዜ ሁሌም ሳይሆን አንዳንድ ጊዜ የሚያውቅ ሰው ራሱ ሌሎች እንዲረዱ ብሎ ጥያቄን ማቅረብ ይችላል ማለት ነው። ተግባባን? ስለ ነገሩ ያውቃል፣ ግን ሌላኛው እንዲያብራራ ብሎ ጥያቄ ቢጠይቅ ችግር የለውም